بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده عقيدة الوسطية هاي نيوم كفل داري جمروا إن شاء الله بلفوا فيقوم الناس من قبورهم لرب العالمين حفاة عراة غرلا يمي الله ينبر ومنو የውመል ቂያማን ክስተቶች በተመለከተ አንዳንድ ነገሮችንን አንዳንድ ነገሮችን ጀምረን ነበር ነው። ዛሬ የውመል ቂያማ ላይ የሚከሰቱ ሌሎች ነገሮችን እንመለከታለን። ወተድኑ ሚንሁም ሸምሱ አሉ። ወተድኑ ሚንሁም ከነሱ ትቀርባለች፣ አሸምሱ ፀሐይ ትቀርባለች አሉ። ፀሐይ የምትቀርበው ሀዲስ ላይ ነቢዩ ሰለላሁ አለይህ ወሰለም እንደተናገሩት ሚቅዳር ሚል ሚል ታህል ሊቀርባል ትቀርባለች ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ይሄ ሚል ኩል የሚካሉበት ሚል ይሁን ወይም ደግሞ ምድር ላይ የምድር ርቀትን የሚለኩበት ያኔ የርቀት መለኪያዎች ከሆኑ ነገሮች ውስጥ አንዱ የሆነው ሚል ይሁን ወላሁ አለም። ነገር ግን ሁለቱም ዞሮ ዞሮ ለሰው ልጅ እጅግ በጣም ቅርብ ነው የሚሆን ይሄ ነገር። እናም ይህንን ያህል ይቀርባል ነው ነቢ አለ ሰላት ወሰላም። በዚህ ጊዜ እንግዲህ ይሄ ጊዜ ጥላ የሚባል ነገር የሌለበት ጊዜ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት የመላ ላ ኢላ ظሉህ የእሱ ጥላ እንጂ ሌላ ጥላ የሚባል ነገር የሌለበት ቀን ብለው ጠርተውታል ነቢዩ ዓለይሂ ሰላቱ ወሰላም። ከዛ ቀጥሎ ምናሉ ወዩልጅሙሁም አልዓረቁ ላበታቸው እንግዲህ በጣም የፀሐይ ትኩሳት በጣም የበረታ ከመሆኑ የተነሳ በላብ ይጠመቃሉ። ላቡም ይለጉማቸዋል። ያኒ ርጅምሁም ሲባል የሲሉ ሚንሁም ኢላ መውዲዕ ልጃሚ ሚነል ፈረሲ ፈረስ ልጓም አፉ ላይ ነው የሚደረገው። እንግዲህ እዛ ድረስ ይደርሳል ማለት ነው ላባቸው وتنصب الموازين ሚዛኖች የዛኔ ይቆማሉ። ፈቱዘኑ ፊሃ አዕማሉ ልዕባዲ ከዚያም የባሮች ስራ ትመዘናለች በሚዛን። ሚዛንን በተመለከተ እንግዲህ የሚመዘነው የሰው ልጅ ስራው ነው ወይስ ደግሞ ስራው የተጻፈበት መጽሐፍ ነው ወይስ ደግሞ አካሉ ነው? እዚህ ላይ የተለያየ አቋም ተነሷል በዑለሞቻችን። ነገር ግን ከበርካታ መረጃዎች ጋር የሚሄድ ሆኖ የሚታየው አጠቃላይ እነዚህ የጠቀስናቸው ሶስት ነገሮች የሚመዘኑ መሆናቸው ነው። ይህንንም ዑለሞቻችን በርካታ ዑለሞቻችን መርጠውታል። ለምሳሌ ለምሳሌ አካል እንደሚመዘን የሚጠቁሙ መረጃዎችን ብናይ አብዱላህ ብን መስዑድ አንድ ወቅት ዛፍ ላይ ወጥቶ ሰሃቦች ተመለከቱትና የእግሩን ቅጥነት በማየት ሳቁ። ነቢዩ ዓለይሂ ሰላቱ ሰላም ለምን እንደሳቁ ሲጠይቋቸው ከእግሩ ቅጥነት የተነሳ ሳቅ ነው አሉ። ነቢዩ ዓለይሂ ሰላቱ ሰላም የአብዱላህ ብን መስዑድ እግር እዚህ ዓለም ላይ እጅግ ቅጭጭ ብሎ የሚታየው እግር የውመል ሚዛን ላይ ከባድ እንደሆነ ተናግረዋል ነቢዩ አለይሂ ሰላቱ ወሰላም። ይሄ አንዱ ነው። ሌላ ቦታ ላይም ሌላ መረጃዎች አሉ። ብቻ አንዳንዱ ብናይ በቂ ይሆናል ኢንሻአላህ። ሌላው ስራዎቻችን የተጻፉባቸው ስራዎቻችን የተጻፉባቸው መጽሐፍት የተጻፉባቸው ነገሮች እንደሚመዘን የሚያሳዩ ሀዲሶች አሉ። ከእነሱ ውስጥ አንዱ ብንመለከት ሀዲስ ቢጧቅ አለ። ላኢላሃ ኢለላህ አንድ ሰው መልካም የሚባል ስራ ሳይኖረው ላኢላሃ ኢለላህ ቢጧቃ ላኢላሃ ኢለላህ ትኖረዋለች። ላኢላሃ ኢለላህ የተጻፈባት ያቺ የሚዛን አንዱ አካል ላይ ትቀመጣለች። ሌሎች ወንጀሎች በአንድ አካል ላይ ይቀመጣሉ። ላኢላሃ ኢለላ ተመዝናለች የሚል ሀዲስ አለ። ስራዎች ራሳቸው እንደሚመዘኑ ደግሞ በርካታ መረጃዎች አሉ። ብቻ በአጠቃላይ መረጃዎች የሚጠቁሙት እነዚህ ሶስት ነገሮች እንደሚመዘኑ፣ አንደኛ የሰው አካል ራሱ ይመዘናል፣ ስራው ራሱ ይመዘናል፣ ስራው የተጻፈበት ነገር ራሱ ይመዘናል። ስራው ተጽፎ የሚቀርብበት ነገር መጽሐፉ እንደዚሁም ብጧቅ ያልነው ይመዘናል ነው። ወመን ከፈት መዋዚኑሁ ሚዛኑማ የቀለለች ፈውላይክ እነዚያ አለዚነ ከሲሩ ላ አፍወን ፈመን ተቁለት መዋዚኑሁ ሚዛኑ የከበደችለትማ ፈውላይክ እነዚያ هم المفلحون ናቸው። فلاح መውጣት ብሎ ማለት እንግዲህ ከማይፈለጉ ጎጂና መጥፎ ነገሮች ርቆ የሚፈለግን መልካም ነገር ማግኘት ነው። ወመን ከፈት መዋዚኑሁ እሳ በተቃራኒው ሚዛኑ የቀለለችበት ፈውላይክ እነዚያ አለዚነ ከሲሩ አንፉሰሁም ፊ ጀሀነመ ኻሊዱን እነዚያ ነፍሶቻቸውን የከሰሩ ናቸዋል። አላህ سبحانه وتعالى ነፍሶቻቸውን ጀሀነም ውስጥ ያገኛሉ። ስለዚህ ነፍሶቻቸውን ከስረዋል። ገንዘቦቻቸው አልጠቀማቸውም። ጉልበታቸው አልጠቀማቸውም። ስልጣናቸው አልጠቀማቸውም። ከሲሩ አንፉሰሁም ፊ ጀሀነመ ኻሊዱን ጀሀነም ላይ ዘውታር ይሆናሉ። ወቱንሸሩ ደዋዊን ወህየ ሰሓኢፉ ልአዕማል ደዋዊን ትበተናለች አሉ እንግዲህ ደዋዊን ያኒ ስራ ደዋዊን ወህየ ሰሓኢፉ ልአዕማል የስራ መጽሐፍት ናቸው ስራ የተጻፈባቸው ወረቀቶች ናቸው ቱንሸሩ አይ ቱፍረቁ ወቱፍተሑ ሊቃሪኢሃ ትበተናለች ትዘረጋለች ለአንባቢዋ ያነባታል። የዛኔ ሁሉም እያንዳንዱ ሰው የየራሱን ስራ ያነባል። የዛኔ የቀራ ኪታበከ ከፋ ቢነፍሲከ ልየውመ ዓለይከ ሐሲባ ይባላል። እስኪ መጽሐፍን አንብብ ይባላል። ዛሬ የራስህን ሂሳብ ማወራረድ በራስህ በቃ ይባላል። ሌላ ቦታ ላይ አላህ ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቅህ ወኑኽሪጁ ለሁ የውመ አልቅያመቲ ኪታበን የልቃሁ መንሹራ اقرأ كتابك كفى بنفسك اليوم عليك حسيبا يعني የቅድም አፎን የቅድሙ ቆርጠን ያየኑ አያት ሙሉ በሙሉ ስንቀራው ማለት ነው። ሙሉ በሙሉ ስናቀርበው ስራ ላይ ነው። ከዛም ፈአኺዙን ኪታበሁ ቢየሚኒህ አለ። ፈአኺዙን ወሳጅ አለ። ኪታበሁ ቢየሚኒህ በቀኙ የሚወስዳለ መጽሐፉን። ወአኺዙን ኪታበሁ ቢሽማሊህ ደግሞ አለ። አዘን አላሁ ወኢያኩም በግራው የሚቀበል አለ አው ሚን ወራኢ ظهሪሂ ወይ ደግሞ ከጀርባው በስተኋላ የሚቀበል አለ እዚህ ላይ ምንድን ያሉት ዑለሞቻችን እንግዲህ መልካም ስራ ያለው መልካም ስራው ያመዘንለት ሰው በቀኝ ይቀበላል ነው በግራና በጀርባ የሚባለው አንዳንዶቹ ሊከፋፍሉ ፈልገዋል ከዑለሞቻችን ማለት ነው ያኔ እንዲህ አይነት መጥፎ ሰዎች በቀኝ ባን ነው በግራ ይቀበላሉ። እንዲህ አይነት መጥፎ ሰዎች ደግሞ ከኋላ ሆኖ ይቀበላሉ ያላሉ፣ አንድ ላይ ደግሞ ጀሚ ያረጉታሉ። ያ ምንድነው? በግራው ይቀበላል። ይሄ መጥፎ ሰው መጥፎ ስራው ያመዘነ ሰው በግራው ይቀበላል። በግራው ሲቀበል ደግሞ በጀርባ በኩል ነው የሚቀበለው ብለው አስማምተውታል። ጀም አድርገውታል፣ ሰብስበዋል መረጃውን። ከማ ቃለ ሱብሓነሁ ወተወከል كما قال سبحانه وتعالى الله سبحانه وتعالى እንዳለው وكل إنسان ألزمناه طائره في عنقه እንዳለው ሁሉም ሰው ሁሉንም እያንዳንዱን ሰው አልዘምናሁ ጧኢረው አለ እንግዲህ በራሪውን ፊ ዑኑቂህ አንገቱ ላይ አስያዝኑ አደረግንለት አለ በራሪው ያኒ ስራውን ነው ይላሉ ዑለሞች ስራውን አንገቱ ላይ አስያዝኑ አንጠለጠልንለት ይላል ወኑኽሪጁ ለሁ የውመ አልቅያማ የውመ ልቅያማ ላይ ደግሞ እናወጣለታለን ኪታበን መጽሐፍ ሆኖ የልቃሁ መንሹራ የተዘረጋ ሆኖ የሚቀበለው ሲሆን እቅራ ይባላል እንግዲህ ኪታበክ እቅራ ኪታበከ ኪታብህን አንብብ ይባላል ከፋ ቢነፍሲከ ልየውመ ዓለይከ ሐሲባ ዛሬ ዛሬ ነፍስህን በመተሳሰብ በኩል ራስህ በቂ ነህ ይባላል ወዩሓሲቡ ላሁ ልኸላይቀ فطران الله سبحانه وتعالى يتساسوات ويخلو بعبده المؤمن جدي باريا يهون من أمان يهون باريا قال الله سبحانه وتعالى بچاون يا رجنا فيقره بذنوبه بونجلو شوات قال يا سمنوال ين سرتحال ين سرتحال لوال باريا ام يمنال ين سرتحال لوال يمنال ከማ ውሲፈ ዛሊከ ይህ እንደተገለጸው ፊል ኪታብ ወሱነት ኪታብና ሱና ላይ እንደተገለጸው እንደውም ነቢዩ አለይሂ ሰላቱ ሰላም ምን ብለዋል አላህ ተባረከ ወተዓላ እነዚህን መጥፎ ስራዎች ለዚህ አማኝ ያስታውሰዋል ይነግረዋል ያምናል ይነገረዋል ያምናል ይነገረዋል ያምናል ይሄ የአላህ ባሪያ መጨረሻ ላይ ወንጀሉ እየበዛ ሲመጣ ሰውየው አይ እንግዲህ ጠፋ ብሎ ማሰብን ሲጀምር አላህ ተባረከ ወተዓላ ይህንን ሁሉ ዱንያ ላይ ደብቅ ደብቄያለሁ ነበር ዛሬ ደግሞ እምርሃለሁኝ ይለዋል። ወአመ ልካፊሩ ከሀዲሳ ፈላ ዩሓሰቡና ሂሳብ አይደረግባቸው ሙሓሰበተ ምን አይነት ሂሳብ ነው ግን የማይደረግባቸው? ሙሓሰበተ ሂሳብ መንቱ ዘኑ ሐሰናትሁ ወሰይአትሁ ሐሰናው መልካም ስራውና መጥፎ ስራ የሚመዘን አይነት ሰው ሚዛን አይደለም የሚደረግላቸው። የትኛው ይበልጣል መጥፎ ነው ወይስ ጥሩ በዚህ መልኩ አይደለም የሚመዘነው የነሱ ፈኢነሁ ነገሩ ላ ሐሰናተ ለሁም ሐሰናት የሚባል ነገር የላቸውም እነሱ ምን ብሎ አላህ ስብሓነ ወተዓላ የእነሱን ስራ በተመለከተ ፈጀዐልናሁ ሀባአን መንሱራ ብሏል እንግዲህ እንደተበተነ ትብ ያደረግነው ብሏል አላህ ስብሓነ ወተዓላ ባዶ አድርጎታል የእነሱን ስራና ተቀባይነት የለውም ለኢን አሽረክተ ላያሕበጠነ አመሉክ ለኢን አሽረክተ ላያሕበጠነ አመሉከ ወለተኩነነ ሚን አልኻሲሪን ብሏል አላህ ስብሓነ ወተዓላ ብታጋራ ስራህ በሙሉ ይበላሻል፣ ከከሳሪዎችም ትሆናለህ ብሏል። ወላኪን ቱዓዱ አዕማሉሁም ይሄ ነው የነሱ ሂሳብ። እንግዲህ ቱዓዱ ትቆጠራለች፣ አዕማሉሁም ስራዎቻቸው ፈትሕሷ ብዙ ትቆጠራለች። ፈዩቀፉነ አለይሃ በሷ ላይ ይቆማሉ። ወዩቀሩነ ቢሃ እንዲያምኑ ይደረጋል በዛቸው ስራዎቻቸው። ከዛስ ወዩጅዘውነ ቢሃ በሷም ይመነዳሉ። ይሄ ነው የነሱ ስራ እንጂ ኸይሩ ይበልጣል ሸሩ ይበልጣል የሚል ሚዛን አይደለም የነሱ ሚዛን እዚህም ነው እንግዲህ ለሚዛን ለነሱ አይቆምም ሲባል እንዲህ አይነቱ ሚዛን ነው እንጂ አሁን የጠቀስነው አይነት ግን ይህን ሰርተሃል እየተባለ እንዲያምን ማድረጉ ግን ወንጀሉ መቆጠሩ ይሄ ግን አለ ለሱም ነው ለካፊሩም ቢሆን حوض النبي صلى الله عليه وسلم ومكانه وصفاته يا نبي عليه الصلاة والسلام حوض ومكانه سفراو وصفاته صفاو من مثلال طيب آه، وفي عرفات القيامة يكيما يكيما ما قم على انجدي حوض الله الحوض المورود للنبي صلى الله عليه وآله وسلم نبي يمورد هنا عليه الصلاة والسلام حوض الله يهوها ماؤه أشد بياض من اللبن ንጣቱ ከወተት የጠና ነው። ወአሕላ ሚነል አሰሊ ከማርም የሚጣፍጥ ነው። አንየቱሁ እንግዲህ እቃዎቹ አደሉ ኑጁም ሰማይ የሰማይ ከዋክብት ያህል ነው ብዛቱ። ጦሉሁ ሸህር ርዝመቱ አንድ ወር ያህል የሚያስኬድ ነው። ወዐርዱሁ ደግሞ እንደገና ወዐርዱሁ ሸህር ነው። አግድሙ ደግሞ ሸህር አንድ ወር ያህል የሚያስኪድ ነው። መን የሽረብ ሚንሁ ከሱ የሚጠጣ ሰው ሸርበተን አንዲት መጠጣትን ለም የظማ በአደሃ አበዳ ከሷ በኋላ በጭራሽ በጭራሽ አይጠማም ነው። طيب الصراط ومعناه ومكانه كحوض على صراط تتوال والصراط صراط من لو منصوب على متن جهنم بجهنم جربالاي يتزرقانه وهو الجسر الذي بين الجنة والنار سمي بجنة النار بسات مكاكل يالا الجسر دلدينا يمر الناس سوى الشارفة لبسلاي አለይህ አላ ቀድሪ አዕማልህም በስራዎቻቸው ልክ ያልፋሉ። ፈሚንሁም ከእነሱ ውስጥ አለ መን የሙር የሚያልፍ ከለምሕ ልበሰር ልክ እንደ አይን መርገብገብ እንደ አይን መርገብገብ። ወሚንሁም ከእነሱ ውስጥ ደግሞ አለ መን የሙሩ ከልበርቅ ፊልኻጢፍ ልክ እንደ መብረቅ ሆኖ ከልበርቅ ልኻጢፊ ልክ እንደ ነጣቂ የሆነ መብረቅ የሚያልፍ አለ። ወሚንሁም መን የሙሩ ከሪሒ ልክ እንደ ንፋስ ደግሞ የሚያልፍ አለ። ወሚንሁም መን የሙሩ ከልፈረስ ልጀዋዲ ልክ እንደ ምርጥ ፈጣን ፈረስም የሚሄድ አለ። ወሚንሁም መን የሙሩ ከርካቢ ልእብልም አለ። እንግዲህ የግመል ጉዞ የታወቀ ነው። ልክ እንደዛ ደግሞ የሚሄድ አለ። ወሚንሁም ከነሱ ውስጥ መን ያዕዱ አድወን ሮጥ ሮጥ እያለ የሚሄድም አለ። ወሚንሁም መን የምሺ መሽያ መሄድን ቀስ እያለ መሄድን የሚሄድ አለ። እንግዲህ ልክ እንደ ስራው እንደ ስራው ጥራት እንደ ስራው እንደ መልካም ስራው ብዛት ማለት ነው። ወሚንሁም መን የዝሐፉ ዘሕፋ እየተንፋቀቀ የሚሄድም አለ። መንፋቀቅን የሚንፋቀቅ አለ። ወሚንሁም መን ዩኽጠፉ ኸጥፋ ከነሱ ውስጥ ደግሞ አለ በፍጥነት ያኒ ንጠቅ ተደርጎ የሚወሰድም አለ እንግዲህ እያለፈ እያለ ማለት ነው። ወዩልቃ ከዛም ወዩልቃ ይወረወራል ፊ ጀሀነም ጀሀነም ላይ ይወረወራል። ፈኢነል ጅስራ ጅስራ አለይህ ከላሊብ ጅስሩ ላይ ድልድዩ ላይ አለይህ ከላሊብ አሉ እንግዲህ ጫፉ ላይ ጥፍ ያለ እሾህ ነው። ከዛም ምን አሉ አለይህ ከላሊብ ማን ነው አለይህ ከላሊብ ጫፉ ላይ ጥፍ ያለበት ብረት ነው እንዲህ እኛ ሀገር ምንድ ነበር የሚባለው መንጠቆ መንጠቆ ይባላል ጫፉ ላይ ጥፍ ያለ ብረት ነው ከላሊቦቹ ደግሞ ተክጢፉና ሰሰቦችን ትነጥቃለች ቢአዕማልህም በስራዎቻቸው ትነጥቃቸዋለች ነው እንግዲህ ስለ ጀሃነም ስለ ጀነት በአጠቃላይ ስለ ቅያማ በርካታ ነገር ተነግሯል ቁርአንና ሀዲስ ላይ። እነዚህ ነገሮች የይብ ጉዳዮች ናቸው፣ ሩቅ ሚስጥሮች ናቸው። እነዚህን ነገሮች የአቂዳ ጉዳዮች አድርገን በጥንቃቄ መቀበልና በጥንቃቄም ማስተላለፍ ያለብን። ምንም አይነት ነገር ሳንጨምር፣ ምንም አይነት ነገር ሳንቀንስ አንዳንድ ሰዎች ቀብር ላይ የሚከሰተውን ቅጣት ወይ ከዛ በኋላ ስላለው ጉዳይ የተነገሩ አንዳንድ ሀዲሶችን በማዞር ወይ ደግሞ ባለመቀበል በርካታ ሰዎች ጥመት ውስጥ ገብተዋል። እነዚህ ነገሮች ሩቅ ከመሆናቸው አንጻር እኛ እና የተነገረንን ነገር መቀበል እንጂ ከዱንያ አንዳንድ ክስተቶች ጋር እያነጻጸርን ይሄ ሊሆን አይችልም፣ ይሄ ሊሆን አይችልም የሚል ነገር ውስጥ መግባት በጣም ተገቢ ያልሆነ ጥመት ነው። እና እዚህ ላይ ጥንቃቄ በጣም ያስፈልገዋል። አላህ ይጠብቀንና ከዛ ምን አሉ ጠይብ በእርግጥ እንትኑ አላለቀም፣ ግን ዛሬ ያኒ ቀኑ አንድ ሁለት ቀንም አልፏል። ለዛ ያህል ነው እንጂ ትንሽ ደህና ሁኔታ ላይ አይደለሁም። በግድ ነው የቀዳሁት ራሱ እስካሁን እዚሁ ላቁመ መሰለኝ። ወላሁ አላ ወላሁ ተዓላ አለም። ወሰሊ ወሰሊሙ አላ ሐቢብና ወሸፊዕና ሙሐመድን ሰለላሁ አለይህ ወአሊህ ወሰለም። ያው የአኺራው ክስተቶችን በማንሳት ላይ ነው ያቆም ነው። የሚቀጥል ነገር ነው ኢንሻአላህ። ከአሁን በኋላ ያሉትን አፎን እንግዲህ ከዚህ በፊት ማስበን ነበር አልተሳካም እንጂ ረዘም ረዘም አድርገን በሁለት ወይ በሶስት ወዲዎች ያህል ቢቻል በሁለት ካልሆነ በሶስት ወዲዎች ያህል ለመጨረስ እንሞክራለን ኢንሻ አላሁ ተዓላ